ሰላሳ ቁጥር አንድ ጥቅምት ሁለት ሺህ ዓመተ ምህረት የምን እንቁጣጣሽ አዲስ ዓመት ቀጣይ መከራ ዓመት አልፎ ዓመት ሲተካ መልካም አዲስ ዓመት ይሁንልህ ይሁንልሽ መባባል ልምድ ሆኖ ይህን የእንቁጣጣሽ መልእክት ያጅብ የነበረው ተስፋ ግን ከዓመት ዓመት እየደበዘዘና ድራሹም እየጠፋ እንዲያውም አዲሱ ዓመት ያለፈውን መከራና ስቃይ አጠናክሮ እንደሚመጣ እርግጠኛ እየተሆነ መገኘት የተለመደ ሆኗል። ግፍና መከራ፣ ስየልና ሰቆቃ፣ ፍጅትና በደል ጎልቶ በታየበት ያለፈው ዓመት የተደበደመው የመለስ ቡድን የመድበለ ፓርቲ ጭምብሉን አውልቆ የአንድ ድርጅት አገዛዘን ይፋ ሲያደርግ ነው ቢባል ስህተት አይሆንም። ይህ ጸረ ሕዝብ ቡድን የአገራችንን መሬት ሰፋ ባለ ደረጃ ለባዕዳን መሸጡን ገፍቶበት ታይቷል። ሱዳንም በቋራ እንደሰፈረ አለ። አምባገነኑና ሚስቱ ከጭፍሮቻቸው ጋር ሆነው በተሳለና ባገጠጠ ጥርሳቸው ኢትዮጵያን እየቦጫጨቋት ናቸው። የህዝብን ሰብአዊ መብት ረገጣው ብሶ እንጂ ቀንሶም አልታየም። ሰፊው አርሶ አደር ህዝብ ከዓመት ዓመት መከራው ድርብ ድርብርብ ሆኖ ቀጥሏል። ወያኔ መንግስት ነኝ ብሎ በመሬት ባለቤትነት ሲቀጥል፣ ኩባንያዎቹ ደግሞ ከአርሶ አደሩ ምርት ቀማኛ ሆነዋል። ወያኔ ዛሬም ከአዋሳኝ ጠቅላይ ግዛቶች ለም መሬቶችን እየወሰደ ከራሱ ክልል ማስገባቱን ቀጥሏል። ባዕዳን በአገሪቷ ለም መሬት ዋና ተጠቃሚ ሆነው አንዳንዶቹም በዘረኝነት ዜጎችን እያጠቁና በአስጊ ደረጃ እግራቸውን እየተከሉ መሆናቸው ሲታይ ከሁሉም በላይ ግን በአባይ ወንዝ የተነሳ ኢትዮጵያን መዳከምና መበታተን ለምትፈልገው ግብጽ አገሪቷን በአርጎ ከፍቶ ለጥቃት ማጋለጡ አሳሳቢ መሆኑ መጠቀስ ያለበት ሆኖ ይገኛል። ዓመት አልፎ ዓመት ሲተካ የተራበ ሆድ ሲሞላ ሳይሆን ይበልጥ በጠኔ ሲጠቃ መታዘብ ግዴታ ሆኖብናል። ኢኮኖሚው አደገ ተመነደገ ብሎ ቢለፍፍም ይህን አገዛዙን ውሸት የዓለም ባንክ ቢያስተጋባውም ኢትዮጵያ ህዝብ ገፈቱን ቀማሽ ነውና ያደገውና የጨመረው መከራው ብቻ መሆኑን አሳምሮ ያውቀዋል። የኑሮ ውድነት መቀነስ ሳይሆን እያሻቀበ ሲሄድ የብር ዋጋም ይበልጥ ደቆ የህዝቡን አቅም አቆስሶታል። ታስቦ የሚታደረው እራት ብቻ ሳይሆን መሰረታዊ መብቶችም ናቸውና ዛሬም ከሰላሳ አምስት ሺህ ያላነሰ ዜጋ በየማጎሪያው ቤት ይሰቃያል። የወያኔ ምስጢር ማጎሪያዎች በአዲስ አበባ ቦሌ ቪላዎች ጀምሮ በትግራይና ወሎ የጉድጓድ እስር ቤቶችም የሚታዩ ናቸው። የፖለቲካ እስረኞች ላይ ስየል በገፍ ይፈጸማል። ከ1983 ዓ.ም ምረት በፊትና ከዚያም በኋላ በወያኔ ተይዘው ደብዛቸው የጠፋ እስረኞች የደረሱበትና የደረሰባቸው እስከ ዛሬ ተደብቆ ይገኛል። ለይስሙላና ለተወሰነ ጊዜ ለማደናገሪያ አለ ይባል የነበረው የነጻ ፕሬስ መብት ዛሬ ወድሟል ቢባል ማጋነን አይሆንም። ይህ ዘረኛ አገዛዝ ማንነቱን ማለትም በጸረ ኢትዮጵያዊነቱ የሚገለጸውን ይዘቱን በገሃድ ለሕዝብ ሲያሳይ አስራ ዘጠኝ ዓመታት ያለፉ ቢሆንም አንዳንዶች የተወሰኑት ያገዛዙ የድብቅ ቅጥረኞች፣ ሌሎች ደግሞ ለመንቃት ከ19 ዓመት በላይ የሆነ መረጃ የሚፈልጉ ከዚህ አገዛዝ ጋር መደራደርና በሰላምም ዴሞክራሲን አስከብሮ መጓዝ ይቻላል ብለው ሲሰብኩ ተደምጠዋል። አገዛዙ ግን ማለትም የመለስ ዜናዊ ቡድን በተለመደ ህብሪቱ ቀደም ሲል የነበረችውን ጭላንጭል ትባል የነበረችውን ምርጫ ነክ ሁኔታም ከርችሞና ዘግቶ ሁሉንም ተቃዋሚ ተብዬዎች አሳፍሮ በይፋና በድፍረት የአንድ ፓርቲ አገዛዙን አስፍኗል። ጭምብሉ መውለቁና መድበለ ፓርቲ ይባል የነበረው መጋለጡ ለታጋይ ክፍሎች ጠቃሚ መሆኑም ግልጽ ነው። ያንድ ድርጅትና ያንድ ሰው ከነ ሚስቱና ቤተሰቡ አምባገነንነት ሰፍኖ ምን ልትሆኑ እያለ እየደነፋ ነው። ይህን ዘረኛ ቡድን ለስልጣን ያበቁና ዛሬም የሚጋልቡት ባዕዳን ኃይሎችም በኢትዮጵያ ዴሞክራሲ ሰፍኗል ብለው የሚያጭበረብሩትም አፈር በልቶባቸዋል። ለኢትዮጵያ ብዙ ፓርቲ አያስፈልጋትም። ለኢኮኖሚ እድገቷ እንደ ቻይና አንድ ፓርቲ ቢገዛት ይሻላል መባል የተጀመረውም አለ ምክንያት አይደለም። የመለስ ጸረ መልበለ ፓርቲ ጸረ ዴሞክራሲ አገዛዝ ቃኑን ወጥቷልና ቡትቶም ቢሆን ሊያለብሱት እየጣሩ ናቸው። ህዝብ ግን ሐቁን ያውቃል። በመሆኑም ህዝብ በወያኔ ያለፈው ምርጫ ቧልታ አልተካፈለም። ማዕቀብ ይገባል ሲባሉ አልሰማ ብለው በወያኔ ሜዳ ሊሯሯጡ የሞከሩት ደግሞ በዓለም ፊት ተዋርደዋል። የምርጫው ህግ ሳይቀየር የምርጫው ኮሚሽን ነጻ ሳይሆን የታሰሩት ሳይፈቱ ወዘተ አይንን ጨፍኖ መሰረታዊ መርህን ዘንግቶ ወደ ምርጫ መግባቱ ቅሌት መሆኑን እንዲቀበሉ የወያኔ የምርጫ ውጤት አስገድዷቸዋል። ይህ አረመኔ አገዛዝ በሰላም ሳይሆን ከስልጣን የሚወገደውም በኃይል ብቻ በህዝባዊ አመጽ ብቻ መሆኑን በመካድ አደናጋሪ ሌላ መንገድን መፍትሄ ብለው ያቀረቡትን ማፈር የግድ ሆኖባቸዋል። ነብርና ፍየል በአንድ በረት ይደሩ ባዮች ነብሩ ማንነቱን አለመቀየሩን ለማሳመን ጥርሱን ሲያሳያቸው የሚይዙትና የሚጨብጡት አጥተዋል። የወያኔ ሞገደኛ ታሪኩ ይረሳ ብንል እንኳ በ1997 ዓመተ ምህረት ምርጫ በህገወጥ መንገድ ሽፈቱ ሊሰርስ ሲነሳ ስንቱን ንጹሕ ዜጋ እንደገደለና ስንት ሺዎችንም ለእስር እንደዳረገ እናውቃለን። ትግሉን ለማስቀጠል ምንም ሌላ መገልበጫ ስትራቴጂ ሳያዘጋጁ አርጩሜ ይዞ ጅብን መጋፈጥ መቃጣት በራስ ላይ ጥፋትን መጋበዝ መሆኑን በመካድና ጥራዝ ነጠቅ ጋንዲያዊ ጥቅሶችን በማሽጎድጎድ የሰላም ትግል ብሎ ሲለፈፍ የቆየው በመሰረቱ አገዛዙን ጠቅሞታል። ላማለኝ በሰማይ እንዲሉ ካገዛዙ ጸጸትና መሻሻልን በከንቱ መጠበቁ የታጋዩን ጎራ ሲያደናግርና ሲያዳክም፣ አገዛዙን ግን ከጥቃት አድኖታል። ያለፈው ምርጫና ውጤቱ ደግሞ በምንም አይነትና መንገድ ወያኔን በምርጫ መታገል የሚለው ለህዝብ የሚበጅና የሚጠቅም አማራጭ ሊሆን አለመቻሉን አረጋግጧል። ስለዚህም ህዝብን ለመጪው ምርጫ እንዘጋጅ ብለው ሊሰብኩ የተነሱት ክፍሎች በእውን ለህዝብ መቆማቸው መጠየቅ ያለበት ሆኗል። ህዝብና ታጋይ ኃይሎች መዘጋጀት ያለባቸው ለምርጫ ሳይሆን ለሁለገብ ትግልና በዚሁም አማካይነት ለወያኔ አገዛዝ ውድቀትና መወገድ መሆን አለበት። ሁኔታው አመት በአመት ሲተካ የተቃዋሚ ኃይሎች ይዞታን መገምገም የግድ ያደርግብናል። የመለስ ቡድን በስልጣን የቆየው በአፈናና ባዕዳን እርዳታ ቢሆንም የተቃዋሚ ድርጅቶች ስህተትና ድክመትም ለወያኔ እንደጠቀመው የታወቀ ነው። ራሳቸውን ተቃዋሚ ድርጅት ብለው የሰየሙት ሁሉም በተጨባጭና በእርግጥ ተቃዋሚ እንዳልነበሩ ጊዜ አሳይቷል። ህብረት መኖሩ ለወያኔ ውድቀት ጠቃሚ ሆኖ ሳለም በየጊዜው የተሞከሩት ህብረቶች ቃል ኪዳናቸውን በቀየሩ፣ ለወያኔ ማደር በጀመሩ፣ የግል ስልጣን ጥም ባሸነፋቸው፣ በወያኔና አፈና በወያኔ አፈና ሻጥርና ከድርጅቶቹም ድክመት የተነሳ የተጠበቀውን ግብ ሊያሟሉ አልቻሉም። ከሁሉም በላይ ግን ትግልን የጎዳው ወዳጅና ጠላትን መለየት ማቃቱ መሆኑ ደግሞ የሚካድ አይደለም። ማንኛውም ድርጅት ሀ ብሎ ሲጀምር ጠላት ወዳጁን መለየትና ግቡንም ማወቅ አለበት። በተለይም እመራለሁ የሚሉት ድርጅቶች ሕዝብን በምንና በማን ላይ እንደሚያስተባብሩና ማንንስ ማስጠጋት ማቀፍ እንዳለባቸው በቅድሚያ ጠንቅቀው ማወቅ አለባቸው። ይህን በተመለከተ የኢትዮጵያ ተቃዋሚ ድርጅቶች በተደጋጋሚ ስህተቶችን ፈጽመዋል። ዓመት ቢቀየርም የመለስ አገዛዝ ጸረ ዴሞክራሲነት ተደጋግሞ ቢገለጽም የምርጫን መንገድ በመከተል የተገኘው ትርፍ ፍጅት ሆኖ ቢታይም ለመጪው ምርጫ እንዘጋጅ የሚል ቀረርቶን የሚያሰሙ ክፍሎች ዛሬም አሉ። መለስ ቢሄድ ለገሰ ተተካ የሚሆን ሁኔታ እንጂ ከቶም ሌላ ለውጥ የዛሬ አምስት ዓመት የሚታይ አለመሆኑ የሚታወቅ ነው። እጅ አጣጥፎ ምርጫ ተብዬው ከተጠበቀ በተለይ የመለስ አገዛዝ ጠላትነት ታምኖበትና ተረጋግጧል። ይህ አገዛዝ በምርጫም ሆነ በሰላም በምለላ ወይም አደብ በመግዛት የሚቀየር ወይም የሚሻሻል አለመሆኑንም መሰረት በማድረግ በሁለገብ ትግል ይህን ዘረኛ አገዛዝ ለማስወገድ ተነሱ ብሎ መቀስቀስ ይገባል ማለት ነው። ይህ ከተደረገ እውነትም አዲሱ ዓመት ለውጥን አመጣ ብሎ መደምደምና መደሰትም ይቻላል። ለአገዛዙ የተባለው ለባዕዳኑም የሚሰራ ነው። አመት ከአመት ባዕዳንን አውጡን ልመና ሲሽጎደጎድባቸው ቆይቷል። በባዕድ አገሮች በርካታ ሰልፎች ተካሂደዋል። አሜሪካን መለስን በቃህ ብለዋለች። ማንን ላስቀምጥላችሁ ብላ ጠይቃለች። እኛን ቢያስር አሜሪካን ትቆጣዋለች። አሜሪካን በዓለም አቀፍ ደረጃ ዴሞክራሲን ልታሰፍን ተነስታለች። አለ አሜሪካ ፈቃድ ምንም ትግል ማካሄድ አይቻልም፣ ወዘተ ወዘተ እየተባለ ወደ ምዕራቡ ማጋጠጥ ሲቀጥል አገዛዙ ወደ ምዕራብም ወደ ምስራቅም ደፋ እያለ ጥቅሙን ሊያስጠብቅ ችሏል። አዲስ ዓመት እውን ለውጥን ካበሰረ ህዝብ በራሱ ትግል ላይ መተማመን መቻል እና ለባዕዳን በቆራጥ ትግሉ ትምህርት መስጠት መቻል አለበት። በተለይ አዲሱ ዓመት ሲገባ አፍጦና ዋና ሆኖ ያለው ሁኔታ የአገሪቷን ለም መሬት በገፍ ለባዕዳን ለመስጠት እየተወሰደ ያለውን እርምጃ ይመለከታል። ጸረ ኢትዮጵያ የሆነው የመለስ ቡድን ብዙ ሚሊዮን ሄክታር ለም መሬትን ከጋምቤላ፣ ጎጃም፣ ሸዋ ወዘተ ለባዕዳን ማለትም ለቻይና፣ ለህንድ፣ ለሳውዲ አረቢያ፣ ግብጽ፣ ጅቡቲ ወዘተ አስረክቧል። እነዚህ ባዕዳን ሰርቶ አደሩን ህዝብ በዝብዘው የሚያመርቱትን በቀጥታ ወደ ሀገራቸው የሚወስዱ መሆናቸው ደግሞ የተረጋገጠ ነውና ከዚህ ሁኔታ ህዝብ የሚያገኘው ትርፍ አለ ማለት የሚቻል አይደለም። የመለስ ዓላማ አንድም ገንዘብ ሲሆን አንድ ሄክታር በአንድ ብር ለ99 ዓመታት እየሸጠ ብዙ ባያስገባም ዋናው ግቡ ግን ፖለቲካዊ ድጋፍን ለማግኘት መሆኑ ይታያል። የኢትዮጵያን መሬት በነጻ በዝብዙ ያላቸውን አገዛዝ ዕድሜ ለማራዘም ይሟሟታሉ ብሎ መደምደሙ ትክክል ነው። ቻይና በዛምቢያ ውስጣዊ ፖለቲካና ምርጫ ጣልቃ ገብታ ልትጫወት የሞከረችውን ሚና ያስታውሷልና ነው። ህዝብ በዝምታ ሁኔታውን እያየ ከተገኘ ለም መሬቱን እያጣና ለባሰ መከራና ውርደት እየተዳረገ ስቃዩ ከዓመት ዓመት እየተባባሰ ይሄዳል። ዝምታ ለበግም አልበጃት እንዲሉ እምቢታና ተቃውሞ ከተዳፈነ ጨቋኞቹና በዝባዦቹ ምንም ሐዘኔታ ሳይኖራቸው ህዝብና ሀገርን የሚያጠፉ ይሆናሉ። ባዕዳን ብቻ ሳይሆኑ አገዛዙና ከስርዓቱ ተጠቃሚዎች ሁሉ ህዝብን እየናቁ መታበያቸው ገሃድ ከሆነ ቆይቷል። አብዛኛው የኢትዮጵያ ህዝብ ድሃ በመሆኑና ይህም ሁኔታው አንገቱን እያስደፋውና ክብሩን እየተፈታተነው በመገኘቱ የህዝብን አርምሞ በተገዥነትና ወኔ ቢስነት የወሰዱት የወርቁ ክልል ተወላጆችና በዝባዦች ብቻ ሳይሆኑ ከአገዛዙ የተሞዳመዱት መሆናቸው እየታየ ነው። የመለስ ቡድን በይፋ ልመናን ህገወጥ ብሎ የኔቢጤውን ከመኪና መንገድ ስላራቀው ደስ የሚላቸው ይህ ድህነትን ማጥፋት ሳይሆን ድሃን ማፈን ማጥቃት መሆኑ ያልገባቸው ወይም ቢገባቸውም ያስደሰታቸው ጥቂቶች አይደሉም። ከበርን ተመቸን ብለውም ህዝብን የሚያንጓጥጡና ሰቆቃው የራሱ ጉዳይ ነው የሚሉም በርክተዋል። ከበርን ብለው አምባገነኑን የሚያወድሱ ጭቆና የሚያስለቅሰውን ህዝብ አላዋቂም የሚሉ አሉ። ሁሉም ባንድ አቁማዳ ገብተው በህዝብ ድል የሚወቀጡ መሆናቸው የሚያጠራጥር አይደለም። ያን ቀን ለማምጣት ግን ከአመት አመት ስቃይና ውርደት ቀጣይ እንዳይሆን ለማስቆም ደግሞ ህዝብ መነሳት ማመጽ እንዳለበት መታወቅ ያለበት ሐቅ ነው። የተናቀው ህዝብ። መናቁ ስህተት መሆኑን ለናቂዎቹ ማሳየት አለበት። ከዓመት ዓመት እየፎከተና እየለመነ ካለበት ሁኔታ ሊወጣ አይችልም የሚሉትን የተዘባነኑበትን ወያኔዎች ሁሉ አምጾና አሸብሮ ኃይሉን ሊያሳያቸው ይገባል። የነሱ ብልጥነት የለየለት ራስን ጎጂ እብሪት መሆኑንም ሊያስተምራቸው ያሻል። ህዝብን የናቁ መጨረሻቸው የከፋ መሆኑንም በተግባር ሊያሳያቸው ያስፈልጋል ማለትም ነው። ከዚህ አንፃር ህዝብ በራሱ ራሱን ለማስከበርና አገሩን ለመጠበቅ የሚያካሂደው የግዳጅ ትግል እንዳለ ሆኖ በድርጅት ደረጃ መደራጀት ወሳኝ ነውና መሪዎች የሚላቸው ቆራጥነትና ጽናት፣ ህዝባዊነትና መርህ አክባሪነት የሚታይባቸው መሆናቸውን ማረጋገጥ አለበት። የህዝብ መሪነን እያሉ ገና ባሩድ ሳይጤስ እግሬ አውጪኝ ወይም ከአምባገነኑ ስር መደፋት የሚቀናቸው የሰፊውን ህዝብ መናቅ ልክ እንደ ዘረኞቹ የተላበሱ ህዝባዊ ለውጥ መምጣቱ እነሱንም የሚያስፈራቸው ምንኛ ቢንጫጩና ቢጮሁ ወይም ገለል ማሚቶዎችን ቢያሰማሩ የህዝብ መሪ ሊባሉ አይገባም። ህዝብ ግዳጁን ለመወጣት ሲነሳ በጎበዝ አለቃ ደረጃ በሚተማመኑ ህዋሳት አማካይነት ወዘተ ቢሆንም መደራጀቱ ደግሞ አስፈላጊና በቀላሉ የሚታለፍ አይደለም። በትግል የተፈተኑ ድርጅቶች ዙሪያ መሰባሰብ ተገቢ ነው። ድርጅት ስንልም ከፖለቲካ ድርጅት ሌላ ህዝብ በሲቪክ ማህበራት፣ በሙያ ማህበራት፣ በህዝብ ማህበራት አማካይነት መተሳሰር አለበት። አረመኔው አገዛዝ የህዝብን ሐቀኛ ድርጅቶች ህገወጥ ብሎ ከማሳደዱ ሌላ የሲቪክ ማህበራትን ማለትም የሰራተኛ ያስተማሪ ወዘተን አፈራርሶ የራሱን ተለጣፊዎች ሰይሟል። ህዝብን፣ ድርጅትም ድምፅን ነፍጎ ለማዋከብ የተነሳውን አገዛዝ የህዝብን ድምፅና ቦታ የነጠቁ ወይም ሊነጥቁ የጣሩም ድርጅቶችም ወደዱም ጠሉም ረድተውታል። በአሁኑ ወቅት የሽማግሌዎች ኮሚቴ በሚል ወያኔ ሌሎቹን አሰልፎ በህዝብ ላይ እየፈጸመ ያለው ሻጥርና በደል አንድ ምሳሌ ነው። ስለዚህም ህዝብ ማኅበራቱንና ድርጅቶቹንም ማስመለስ መቻል አለበት። በይፋ መታገል ባልተቻለበት ደግሞ ፍቱኑ መድኃኒት በህቡዕ መደራጀትና መታገል ነውና በህቡዕ መታገያ ጊዜ አልፏል፣ ትክክልም አይደለም የሚሉትን ጆሮ መንፈግ ያስፈልጋል። ያገዛዙን አረመኔነትና በሌላ በኩል ደግሞ ደካማ ጎኖችን በግንዛቤ በማስገባት ተገቢውን የትግል ስልት ተግባራዊ ማድረግ የሚጠበቅ ነው። ሰላማዊ ሰልፍና አድማ ባልተቻለበት የሞት ከተማ አድማና ሌሎች መንገዶችን በመከተል በአገዛዙ እቅዶች ላይ ሻጥርን በመፈጸም ወዘተ ጠላትን መጉዳት ይቻላል። ደጀን ሀገር ከጠፋና ዙሪያው ገደል ከሆነም ለዚህም መውጫ የሚገኝለት ነው። በመጨነቅ ብቻ መርዝን መድኃኒት ብሎ መጠጣቱ ያከትማል ማለት ነው። የምን እንቁጣጣሽ ስንልም በደፈናው ለማማረርና ቀቢጸ ተስፋን ለማስተናገድ ሳይሆን መልካም አዲስ ዓመት ብሎ በበዓል ደረጃ ለመፈንደቅ የሚያስችል ሁኔታ ውስጥ ገና አልደረስንም ለማለት ነው። ታፍነው ደብዛቸው የጠፋው ወገኖቻችን በየጉድጓድና በዝዋይ በዴዴሳ ወዘተ የሚማቅቁት ብዙ ሺህ ዜጎች በየመንገዱ የሚያድሩና የሚበሉትና የሚልሱት ያጡት ወገኖች ሁሉ እንኳን በግ ወይ ዶሮ ሊያርዱ ቀርቶ ጉርሻ ያጡ ወንድም እህቶቻችን ሁሉ ስቃይ እየተቀበሉ ባሉበት አዲሱ ዓመት የፍሳና የፈንጠዝያ ሊሆን አይችልም ለማለት ነው። ከሁሉ በላይ ግን ያለውን አሰቃቂ ሁኔታ ለአስራ ዘጠኝ ዓመታት መድገሙ በአንድ በኩል አስፈላጊ ነው ለማለት ባይቻልም ዋናው ጉዳይ ግን ታዋቂው የፖለቲካ ፈላስፋ እንዳለው ዋናው ግዳጅ የዓለምን ይዞታ መረዳቱ ሳይሆን ዓለምን መለወጥ ነውና ወያኔን ማሸነፍና ማስወገድ ላይ ሙሉ ትኩረት መስጠት ያስፈልጋል። ለዚህም ታሪክ ቅርስ መሳሪያ ነውና ያለፈውን ታሪክ መገምገሙና በደም የተገበየውንም ተመክሮ ማጤኑ በጣም ወሳኝ ነው። ያለፈውን ስህተት ሁሉ መድገም ጎጂ እንደሆነ የ1997ቱ ጥፋት በ2002 መደገሙ ትግላችንን እንደጎዳ ማወቅ ተገቢና ወቅታዊ ነው። ይህ ከሆነ ለወሳኙ ትግል ቆርጠን ከተነሳን፣ የወያኔን ስርዓት ለማውደም ከቆረጥ፣ ከአስመሳዮች ሁሉ ለመላቀቅ ከወሰን፣ ዓመት አልፎ ዓመት ሲተካ መከራችን በስቶ ተበራክቶ መቀጠሉ ያበቃና የብሩህ ቀን ጎህ ሊቀድ ይችላል። ያኔና ያኔም ብቻ እውነትም እንቁጣጣሽ ማለትና መልካም አዲስ ዓመት ስንልም ሐቁም መናገር ይሆንልናል። የኢትዮጵያ ሕዝብ ያሸንፋል።